ጌታው ማለት ነው። ፈርድ ያላደረገው በራሱ ግልጽ ነው። وعن عائشة رضي الله تعالى عنها قالت دخل علينا النبي صلى الله عليه وسلم ነብዩ አንድ ቀን እኛ ጋር ገቡ። ذات يوم አንድ ቀን ገቡ። ذات يوم አንድ ቀን እኛ ጋር እቤት ገቡ። فقال እንዲህ አሉ፣ አለ عندكم شيء የሆነ ነገር የሚበላ የሚቀመስ ነገር አላችሁ? አይሻ አሉ። قلنا لا ኧረ የለም ምንም ነገር ቤት ውስጥ የለም አልኳቸው። ቃለ ፈኢኒ ኢደን ሷኢም እንደዛ ከሆነስ እሺ ጾመኛ ነኝ አሉ። ፈኢኒ ኢደን ሊበሉ ለይተው ነበር የገቡት አይደል? ምግብ ሲጠፋ ጾሙ አጅር አለው፣ ችግር የለም። ምግብ ስለጠፋ ስለሌላችሁ ነው ጾሙት አይባልም። ፈኢኒ እኔ ኢዘን ሳኢሙን እንደዛ ከሆነ ጾመኛ ነኝ አሉ። ثم አታና የውመን አኸር በሌላ ቀን ደግሞ መጡ ነብዩ አለይሂ والسلام ወሰለም ምግብ አለ فقلنا ፈቁልና لنا ለና ሐይቱን يتلاك نجر على አለ حيث تلك لنا አልኳቸው እና ነብዩ عليه ሰላቱ والسلام فقال አሪኒ ሲያሳይኝ قال ፈለቀድ አፍጠሕቱ ሳኢመን ጾሜ ነበር ያደርኩት እጾማለሁ ብዬ ነግቼ ነበር አምጪ አሉ። ፈአከለ ረዋሁ ሙስሊም ሙስሊም ሐዲሱን ዘግቦታል። ተምር ነው ተምር ተምር ከእንትን ጋር የተለወሰ ተምር ከቅባት ጋር ወይንም ደግሞ ከአኬት ከአኬት ምንድን ነው እ ቀርተነዋል እኮ ዘካተል ፍጥር ይፈታል አይብ ማለት ነው አይቤና ተምሮ አንድ ላይ የተለወሰ ወይንም ደግሞ በቅባት ከሰምን ጋር በአንድ ላይ የተቀላቀለ ማለት ነው። ያ ሀይት ይሉታል። እሱ የተለወሰ ነው። ቴምሩን ያወጡና እንትኑን ከፍሬውን ያወጡና ቴምሩን ብቻ ያደርጉና ቅባት ይጨምሩበታል። ያለ ወይንም ደግሞ ከምን ጋር ያደርጉታል? ከአይቤ ጋር ያደርጉታል። የአረቦች ምግብ ነው። ነገር ስለማናውቅ ሀይት ተልቋል። ያጓጓል አይደል? ምራቅም ያመጣ ምግብ ነው። እንደዛ ከሆነ አሪኔ እስኪያሳየኝ አሉ ነብዩ አለይሂ ሰላቱ ወሰላም ፈለቀድ አስበህተ ሷኢመን ጾሜ ነበር ያደርኩት አይሻ እና አምጫዋሉ ፈአከለ በሉ አንደኛ እጾማለሁ ብለው ካሰቡ በኋላ ምግቡ ሲያጓጓቸው ወይንም ፍላጎታቸው ሲጨምር ምን አደረጉ? ተዉት። አንድን ሱና ከገባህበት በኋላ መሙላት ዋጅብ ነው ማለት የለም ማለት ነው። ማፍጠር ይችላል ሰውዬ ነው ከሆነ ሱና እንደዚህ ወይም ደግሞ መጀመሪያ እበላለሁ ብሎ ተዘጋጅተው ጾም ጭራሽ አላሰቡም። መጡና ምግብ አለ የለም፣ በቃ እንደዛ ከሆነ እጾማለሁ ብለው ዋሉ። ተቃራኒ ማለት ነው። ይቻላል። ሱና ከሆነ ጾሙ ችግር የለም ማለት ነው። ዋጅብ ከሆነ ግን መለም ይበይት ሲያመ ፈላ ሲያመ ለሁ ፈርድ ከሆነ ማለት ነው። ይሄ ሱና ተጠውዕ የሆኑ ጾሞች ናቸው። እያ ከሌሊት ጀምሮ አይወጅም መነየት አለ እንደተለ መነየት አለበት ለቤት ንያው ማለት ነው። ንያው መነየት አለበት። ቀን ማቋረጥ እችላለሁ? ናም ካልቻለ እዚህ ይችላል፣ ችግር የለም። ምንም እንትን ካለው የሆነ አይ ዛሬ አልችልም ምን ነገር ካለ መቶ ችግር የለም ምን ቀባ ቀባ አለበት ነው? አዎ ቀባ መምጣት አለበት። ጥያቄ እንደዛ ነው። ንያው ይወጅባል። ከፋራም ይሁን ነዝርም ይሁን ቀዷም ይሁን ረመዷንም ይሁን ንያው መቼ ነው የሚጀምረው? ቀብለል ፈጅር መነየት አለበት። ሱና ከሆነስ መቼ ነው የሚጀምረው? ሌሊትም ትችላለህ፣ ቀንም ትችላለህ መነየት ሱና ሱና ጾም የግድ ማታ ብቻ መነየት አለበት ማለት አይደለም። ሱና ጾም አለው ግልጽ ነው። ይሄ ለሱና ጾም ነው የአኢሻ ሐዲስ ተደረገ وعن سهل بن سعيد رضي الله تعالى عنهما أن رسول الله صلى الله عليه وسلم قال يا الله ملاكተኛ እንዲህ አሉ ላ የዛሉ ናስ ሰዎች አይወገዱም ቢኸይርን በኸይር ውስጥ ከመሆን አይወገዱም ማዓጀሉል ፊጥረ ፊጥርን እስካፋጠኑ እስካተኮሉ ድረስ ብለዋል ነብዩ አለይሂ ሰላቱ ወሰላም ቶሎ እስካፈጠሩ ድረስ ብቻ በየቱም ፀሐይ ገብታለች ይባል ፀሐይ ከገባች በኋላ ግድ ማፍጠር አለብን ቶሎ ማፍጠር አለብን ቶሎ ሱናው ላ የዛሉ ናሱ ሰዎች አይወገዱም ቢኸይርን ከኸይር አይወገዱም አሉ። ኸይር ውስጥ ነው ያሉት። ማዓጀሉል ፍጥረ ፍጥርን እስካፋጠኑ ድረስ ፍጥሩን ቶሎ እስካፈጠሩ ድረስ ሰዎች በኸይር ውስጥ ነው ያሉት ብለዋል። እንደውም ነብዩ አለይሂ ሰላቱ ወሰላም በእኛና በአህለል ኪታቦች መካከል ያለው ልዩነት ቶሎ ማፍጠርና ማዘግየት ነው ብለዋል። እኛ ፀሐይ ከገባች ማፍጠር አለብን። እነሱ ግን ሀታ ተሽተቢ ከንጁሙ ከዋክብቶች መወራወር ሳይጀምሩ በፊት አያፈጥሩም ብለዋል አይሁዶች። ስለዚህ እኛ ለየት እንላለን ከነሱ። መለየታችን ደግሞ በጣም ዋጅብ ነው። በጣም ሙኻለፋ መፈጠር አለበት። ስለዚህ ኸይር ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። በጣም ኸይር ነው፣ በጣም ኸይር ነው። የሚገርም ኸይር አይ ባዕደ ተሐቁቂ ጉሩር ሸምስ አይ በትክክል ገብታለች ከተባለ አዛንም አይጠበቅም አዛን ዋጅብ አይደለም። የግድ ዋጅብ የግድ የፍጡር መነሻ መድረሻ አይደለም አዛን። ጠዋት ለሶፈሩ ማገጃ ሊሆን ይችላል፣ ማታ ግን ለፍጡሩ የግድ አይደለም ስናፈቅር አለል የቂን ገብታለች ከተባለ መፍጠር እንችላለን መፍጠር እንችላለን። ሰውየው የግድ አንተ ከተማ ውስጥ ያልሆነ ሰው ራሱ አዛን የሚያደርግ በረሃ ውስጥ ሊሆን ይችላል። ገብቷል ፀሐይ በቃ ገብቷል። ፀሐይ መግባቷ የቂን ከሆነ ማለት ነው። وإنما جعل التعجيل خيرا وأحب إلى الله لأنه شعار يفرق بين صيام أهل الإسلام وأهل الكتاب ومكافل من لا هنا ولأنه أرفق بالعباد وأيسر لهم دين الإسلام ደግሞ ገራገር ማገራራት ነው። በባሮች ላይ እዝነት ነው። ቶሎ ማስቀር አለባቸው። ራሳቸውን ማስተቃየት የለባቸውም። ወልቂያም ቢሽዓ ወልአክል ቢተይሲር ሸሪዓ ከሸሪዓ ደግሞ ደርደሩን የተፈቀደ ነገርና አድርጉት ከተባለ እንደውም ማበረታቻ ከተሰጠው ዘሩን ነው መያዝ ያለበት። እንደውም ማበረታቻ ተሰጥቶ وعدم التعنت في الامور ነገራቶች ላይ ድርቅ ማለት የለብንም معلوم الخبر والبركه لا يحتاج الى بيان وتوضيح የማብራሪያ ያስፈልገው በጣም ግልጽ ነው ነብዩ ከገለጹት በላይ የለም። ላየዛሉና ሰዎች አልተወገዱም ውስጥ ናቸው። ቢኸይር ኸይር ውስጥ ናቸው። ማዓጀሉል ፍጥራ ፍጥራን እስካፋጠኑ ድረስ ሐዲሱ ሙተፈቅ አለይህ ሐዲሱ ሙተፈቅ አለይህ ተባባል ምን ለንያው ነው ለንያ ነው ምን መብላት ባገኘበት ሰዓት ትበላለህ። ጾሙን ለማፍረስ ምግብ ባገኘበት ሰዓት ታፈርሰዋለህ። ዋናው የምንፈልገው ምንድነው? ለንያዋ ምግብ ባጡበት ሰዓት ቀብለ ዘዋ የሚያጡት እነግታለሁ አሉ። ቀጠሉ። ይችን ነው የምንፈልገው። የምትፈልገው እስከታች ቀብለ ዘዋል ንያ ማለት ነው። ፀሐይ መግባቷን የቂን ነው። እሱ በዚሁ አሬንጅ አድርገው ነው የሚያውቁት አይደል? ብዙን ጊዜ ካላንደሩ የሚያወጡት ለዚሁ ለረመዳን እንትን ተቀርጾ ይወጣል። ይቻላል ችግር የለም። የሚያሳስት ነገር ከሆነ እኛ የምናውቀው ነገር አለ። ቁጥሩን አይደለም የምናየው። ግን አለሌኩን ገብታለች አልገባችም፣ የቴን ገብታለች ከተባለ ማስጠር ብቻ ነው መብላት። አንድ ደቂቃ፣ ሁለት ደቂቃ፣ ሶስት ደቂቃ ልዩነት እሱን አይደለም እኛ በየቀን ይሄንን የሚያደርገው ደግሞ ከተማ ውስጥ ያለ ሰው አይደለም። ከተማ ውስጥ ያለ በጣም እንትን መብራት ስለሚለቀቅ አታውቀውም አንተ ራሱ መግሪቡ ምኑ ምኑ አያስታውቅም። እሱ ነገር ውጭ ላይ ላለ ሰው በጣም ግልጽ ነው። አዛን ላይ ብትል የምንሆነውም በዚህ አይገብቷል አልገባም ያለውን የቂና የሚሆንም ብዙ ጊዜ ገጠር ላይ ያሉ በጣም የቂና ያገኙ ይችላል። وللترمذي من حديث ابي هريره رضي الله عنه عن النبي صلى الله عليه وسلم قال قال رسول الله صلى الله عليه وسلم قال الله عز وجل الله እንዲህ ብሏል ይላሉ ነብዩ አለይሂ ሰላቱ ወሰላም አሐቡ ዒባዲ ኢለየ ከባሮቼ ውስጥ ወደ እኔ እጅግ ተወዳጅና ተፈቃሪ ሰው ይላል አላህ አጀለሁም ፊጥረን ቀደም ብሎ የሚያፈጥረው ነው ተብሏል ብቻ ፀሐይ ትግባ እሺ ሰዓት ላይ ይውላል። አዕጀሉሁም ፊጥረን አሐቡ ዒባዲ ኢለየ ወደ እኔ ተወዳጅ ከባሮች ውስጥ ወደ እኔ እጅግ ተወዳጁ ይላል አላህ። أعجلهم فطرا ፈጠን ብለው የሚያፈጥሩት ናቸው ይላል አላህ። ይሄ ትልቅ ኸይር ነው። ቱርሚዚ ብቻ ናቸው ያምሩ ሲጠሩ የሚገርም እንትን ያለችው ማለት ነው። أحب عبادي إلي የምትለው ቱርሚዚ ብቻ ነው የዘገባት ይላል ዋናነት ያበረታታል። ይሄ ቶሎ ማስቀር እንዳለብን ነው። ሱና ነው። አንዳንድ ሰዎች እስከሚጨልም ቆይና የሆነ ደንገዝገዝ እስከሚ ኮከብ እስከሚያይ የሚጠበቅ የሚጠብቁ አሉ። ሙስሊሞች እኮ አሉ። ቆይ ኮከብ እንይ ወይ ደግሞ የቤት ወጣር ብዙ የሚያደርግ የሚያስቀምጡት እንትን ፉቃዎች ስራ ካመጣል ይሄ وعن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ስለ ፍጡር ጨበር ስለ ፍጡር ቀድመን ማፍጠር እንዳለብን ነው። ስለ ሱሑር እንቀር ክልክል እኮ ነው እንደዛ በጣም ክልክል ነው። አንዳንድ ሰው ከግድ ያፈጥራለሁ። እንደውም በልተህ ነው ማስቀር እንትን መስገድ ያለብህ። አብደላህ ብን ዑመር ሳጠግብ እንዳጠሩኝ ነበር የሚለው <laughs> መብላት አለብህ ማለት መወሳወስ እኮ ነው። በጣም በጣም መወሳወስ ነው። አስባችሁታል። ልክ አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ ሲባል ከእስር ቤት የሚለቀቅ እንደዛ አይደለም። ያአላህ ያለ ሩጫ ቀው እኮ ነው። ሱና ራሱ መስገድ እኮ አትችልም። በዕልያ ራሱ በዕልያ ራሱ አይሰገድም። ግን ማለት የተወሰነ ነገር ይዘን ብንሄድ ጥሩ ነው። የሆነ ነገር ትንሽ ረሃባችንን የሚያስታግስ ነገር መስጊድ ጀማዓ ስንሰግድ ማለት ነው። መግሪብ አንዳንዱ ደግሞ እቤቱ ይሰግዳል አይደል? ዘን በረመዳን በረመዳን መግሪብን ቤቱም ይሰግዳል። ከነው በቃ ሾርባ እያሰበሰበ ጀማ እንሰግዳለን፣ ግን የተወሰነ ነገር ሐረም ላይ ታስባለ አይደል? አዛን ከተባለ በኋላ ይበላሉ፣ የሚጠጣው ይጠጣል። ብዙ ነገር እኮ ነው። ስፍራ ተዘርግቶ ይበል አይወሳወስም። በቃ ጽድት ያለች መግሪብ ሰግደው በዕልያ ሰግደው ወደ ቤታቸው አለ ብለታ እኮ ብስኩ የብስኩት ቁጥር የእንትን አይነት እያሰብ ነው ምን ማለት ለአዛን ይላል አይደል ለማፍሰስ በዛን ሰዓት ቴምር እንጠቀማለን ዋት ቴምር እንጠቀማለን ዋት እንጠቀማለን የሆነ ምግብም ካለ እንትንም ከያዝን ሳምቡሳም ከያዝን እንበለዋለን እንዳንወሰወስ ማለት ነው ሾርባም ከተያዘ ማሻአላ ግን ያ አይደረግም ብዙ አላስለመደ ነገር ስላልተለመደ ማለት ነው ግን የተወሰነ ረሃባችንን ማስታገሻ ነገር ብንወስድ ጥሩ ነው። ምን መሰላችሁ? ባዕድያ ራሱ አንሰግድም እኮ ሶላት ባዕድያ ከአነሁ በረመዳን የለም የተባለ ነው የሚመስለው አይደል እንዴ? የሚገርም ግን የፈርድ ያክል አጅር አለው እየተባለ ፈርድ በሰባ ይሄንኛው የፈርድ ያክል እየተባለ በሚቆጠርበት ሰዓት የመግሪብ ባዕድያ አይሰገድም ብዙ ጊዜ ሁሉም ወደ ምግብ ነው የሚጫው። ሀታ መግሪቧን እንዴት እንደምንሰግዳት ሁሉን አለ ሁላችንም እናውቃለን። በጣም ለዚህ ነው የሆነ ነገር ማስታገሻ ነገር ብንወስድ ሁለተኛ ልንገራችሁ ማለት ውስጥ ላይ ፍላጎት አለ። ያ ነገር ሁሉ ላይሟላ ይችላል። ግን ሶብር እናስለምደው። ማፍጠር ማለት ከእጅለል ፍጥር ማለት እስኪ ጠግቦ መብላት ብቻ አይደለም። ዋናው መግሪብ ከግድ አፈጥራለሁ አይባልም። ቴምር ካለ በቴምር ያፍጥር አዛን ሲል፣ ቴምር ከሌለ በውሃ ያፍጥር። ያላ ማለት ተግባባን። ግን ፍጡር መገኘት አለበት የግድ ተግባባን። ውሃም ከሌለ ቴምርም ከሌለ የሆነ ብስኩትም ይሁን ብላ አፍጥር። ጾመን አፍጥሩ ፍታ። ግን ጾሙ ፍጡር መገኘት አለበት። ተእጅሊክሱን ሱና ለማግኘት ማለት ነው። ባለመወሳወስ ደግሞ ኮሹ እንዳናጣ ስንጠግ መብላት ያንኛው ሌላ ነው። ግን ፍጡር መገኘት አለበት። እኮ ለዛ እኮ ነው እንደዛ የሚሉት አብደላህ ብን ዑመር ታኺር የሚያደርጉት ለፍጡር። ምክንያቱም ኹሹዕ ማጣት ማለት ሶላቱ አንደኛ ኮሹ የሌለው አንተ ምግብ እያሰብክ የምትበላው ለምሳሌ እዛ ቁድመል አሻኡ ፈላ ሶላት የሚለውን ባለፈው ባለፈው ሶላት አልቀረንም ምግብ ቀርቦ ውስጥ እየተንገበገበ የሚሰግዳት ሶላት ቁጥር የላትም አታ አትያዝም ስለዚህ ምን አሉ ቀዷእም አይሆንም ፈርዱም አልተሰገደም አሳልፈ መስጊድ ይቻላል ያሉ ዑለማዎች እኮ አሉ ይሻላል አሳልፈ መግሪቡን አሳልፈ ኢሻ ጋር ብትሰግድ እንኳን ቀዷ አይሆንም ይላል ይህንኛው ግን ቀዷእም አይደለም አዳእም አይደለም ይበለሻሻል ግን ዋናው ያንን ኺላፉን ተውትና ምን ማድረግ አለብን? ትንሽ ዘግየት ብለን የተወሰነ ብንበላ ነው ጥሩ። ቶሎ አዛን ብሎ የሆነ ነገር ፍጡር ሳንጨርስ እቃም ብሎ ቶሎ ይሰገዳል። ይህ ሙኻለፈተ ሱና ማለት ቢያንስ ራሱ ተምሩን ሳንጨርስ ራሱ ኢቃም ይደረግበታል። እዛ መካከል ቶሎ አዛን፣ ቶሎ ኢቃም፣ ቶሎ ወደ ሶላት ፍጡር እንኳን ሳያልቅ ፍጡሩን ተዕጅል ማድረግ አለብን ረካ ቢያመልጥ እንኳን አርተው وعن انس بن وعن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم تسحروا فإن في السحور بركة ተሰሐሩ ሌሊት ተነስታችሁ ተመገቡ አሉ ነብዩ አለይሂ ሰላቱ ወሰላም ፈኢነ ፊ ሰሑሪ በረካ በሌሊት ምግብ በረካ አለበት ብለዋል ነብዩ አለይሂ ሰላቱ ወሰላም ተሰሐሩ አይኩሉ ፊ ሌይል ቀብለ ልፈጅር ከፈጅር በፊት ተነሱና ተመገቡ ብሉ ሌሊት فإن في السحور في السحور ሰሑር ብላችሁ ቢፈትሕ ሲን ከቀራችሁት ሊጠዓም ለምግቡ ነው። ሱሑር ካላችሁ ለ action ኑ ነው፣ ለመመገቡ ነው፣ ለመመገቡ ነው። ቢደም ሲን ከሆነ ፈኢነ ፊሰሑሪ ሌሊት በምትመገቡት ምግብ በረካ በረካ አለበትና ብለዋል ነብዩ አለይሂ ሰላቱ ወሰላም። በጣም ብዙ በረካ አለበት። ምን ቀውይ ይሆናል ሰውየው ቀኑን ሙሉ ቀውይ ይሆናል። ጠንካራ ሆኖ ነው የሚቀጥለው። አንድ ያለ ሁለተኛ ለሹሁር የተነሳ ሰው ጀማዓ ይሰግዳል፣ ሱብሂ ሶላት ይሰግዳል። ይህም ራሱ ትልቁ በረካ ነው። ስለዚህ በረመዳን ጊዜ መስጊዶች ይጨናነቃሉ። በሱብሂ ሶላት ራሱ በሱብሂ ሶላት ሌላ ራሱ ስኩር መነሳቱ ይህን ጥቅም አምጥቷል ማለት ነው። من إحدى البركات ከበረካዎች ውስጥ አንዱና ትልቁ ይሄ تسحروا ለሊት ተመገቡ فإن في السحور بركة حتى ነቢዩ عليه الصلاة والسلام በሌላ ሐዲሳችሁ فإن فإن فإن لم تجدوا أي فإن لم تستطيعوا ካልቻላችሁ ካላገኛችሁ ዙርዓተ ማኢን እንደው የውሃ አንድ ጉጭ እንኳ ሌላ ካጣችሁ ፈፈአሉ እሱኑ ተጠቀሙት ብለዋል ነቢዩ። ውሃ እንኳ ቢሆን ጠጥታችሁ ተኙ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ምግብ እንኳ አቅም ባይኖራችሁ ውሃ ጠጡ ብለዋል። እንደውም ነቢዩ ዓለይሂ ሰላቱ ወሰላም ኢነላሃ ወመላኢከተሁ ዩሰሉነ አለል ሙተሰሒሪን የሚል ሐዲስ አለ። ሌሊት ስሁር በሚበሉ ሰዎች ላይ አላህና መላእክት መላኢካዎች ምን ያደርጉለታል? ዱዓ ያደርጉላል ያደርጉላቸዋል ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ሱሑር ሐዲሱ ሙተዋቲርነት ደረጃ ደርሷል። ዋጅብ አይደለም፣ ዋጅብ አይደለም፣ ግን ሙተዋቲርነት ደረጃ ደርሷል። ስለዚህ ሱሑር ሱነቱ ሙስተሐባ ሙአከዳ ሙአከድ የሆነ ሱና ነው። ሌሊት የአላህን ዱዓ ኢነላህ ወመላኢከተሁ ይሰሉነ አለል አላህ በጣም ጥሩ ነገር እኮ ነው። ይህን ለመፈለግ እንኳን ራሱ ምግብ ቢጠፋ ሐዲሱ ሙተፈቅ አለህ ተግባባን እ ግልጽ ነው ሰዓት ደርሷል وعن سلمان بن عامر الدبي رضي الله تعالى عنه عن النبي صلى الله عليه وسلم ሰልማን እብኑ አሚር አብዱብይ የሚባለው እብኑ አውስ እብኑ ሀጀር እብኑ አምር እብኑ ልሐሪስ አብዱብይ ሰሐቢዩን ሰከነ በስራ በአስራ ላይ የኖረ ሰሐቢይ ነው። ወካነ ፊ ሐያት ነቢ ሰለላሁ ዐለይሂ ወሰለም ሸይኸን በነብዩ ዘመን ትልቅ ሽማግሌ ነበር። አሸ ኢላ ኺላፈቲ ሙአዊያ ከነብዩም በኋላ ቆይቶ በእሳቸው ዘመን ሽማግሌ ነበር። ከእሳቸው ቆይቶ በሙአዊያ ዘመን ነው የሞተው። ወቂለ ቁቲለ የውመል ጀመል የጀመሉ ጦርነት ጊዜ ነው የተገደለው። አይሻ የተያዘችበት አይሻና አሊ ያደረጉት ጦርነት ማለት የጀመሉ ጦርነት የግመሉ ጦርነት የግመሉ ዘመቻ በሚባለው ጊዜ ነው የተገደለው ተብሏል። ወሄብኑ ሚአት ሰና መቶ ዓመት ሆኖት ነው የሞተው። ሌላ ለይሰ ፊ ሰሐባ ዱብዩን ገይሩ ከዱብይ ጎሳ ውስጥ አንድ ሰሐባ እሱ ብቻ ነው ያለው፣ ሌላ የለም። ከዱብይ ውስጥ አንድ ብቻ ነው ያለው። ሰልማን እብኑ ዓሚር ዱብይ ረዲየላሁ ተዓላ አን ነቢ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ ብለዋል ይላል። ኢዛ አፍጠረ አሐዱኩም አንዳችሁ ሲያፈጥር ፈልዩፍጥር አላ ተምሪን በቴምር ያፍጥር። ፈኢን ለም የጅድ ተምር ካላገኘ ፈልዩፍጥር አላ ማኢን በውሃ ያፍጥር። ፈኢነሁ ጠሁር እሱ በጣም ንጹህና ውስጥን የሚያጸዳ የሚያጥብ ነው ብለዋል። ውሃ ራሱም ጠሁር ነው፣ ጧራ ነው፣ ንጹህ ነው፣ ምንም ነገር የለበትም። ውሃ ማለት ነው። ወጦሁሩን ደግሞ ራሱን ንጹህ ነው፣ ሌላንም ያጠራል፣ ውስጣችንን ያጥባል ማለት ነው። ኩላሊት ምንድነው የሚደርቀው? ፈኢነል ከቢደ ተጁፉ ምን ሽደት ለአጦሽ ይደርቃል። ውሃ ሲያገኝ እጅግ በጣም አመሉ ላይ ስራው ላይ ጠንካራ ይሆናል ይላሉ። አጥባው ዘመን ማለት ነው የዘመኑ አጥባዎች። ሁለተኛ ቴምርን ለምን መረጡ? ይሄ ራሱ ምን ህክመት ባህሪ አጥባዎች ይደርሰውበታል። ውስጣችን ያለ የሱካር መጠን እጅግ በጣም ያስቆለቁላል በጾሙ የተነሳ ሱካር ያንን በጾም ያጣነውን ሱካር ደግሞ direct የሚተካልን ቴምር ነው ብለዋል። ከቴምር የሚገርም ነገር ታገኛለህ። ምግብ ከመብላት በፊት እሱን ተጠቀመው። እሱ መጀመሪያ የዳይጀስሽን ሲስተም ውስጥ ላይ ሲረጨው የሱካር መጠንህን እንደገና ነበረበት normal ኡ ይመልሰዋል። ስለዚህ ሰውየው ቀን ዛል ያለ ሰውነቱ ልክ ቴምሯን ሲቀንስ ይነቃቃል፣ መንቀሳቀስ ይጀምራል። እጁን ማንሳት ያቃተው ማለት ሶስት ሀዲሶች አሉ በዚህ ላይ አንደኛ ቴምር ቴምር ካጣ ውሃ የሚል አለ። ሌላ ሐዲስ ደግሞ ሶስተኛ ደግሞ ምን አለ? ውሃ እንትን ቴምር ቴምር ያጣ ሰው ደግሞ ምን ምን ነብዩ አለይሂ ሰላቱ ወሰለም መጀመሪያ በቴምር ያፈጥራሉ። ቴምር ከሌለ እሳት ያልነካው ምግብ ይጠቀማሉ። ይህን የሚል ሌላ ሐዲስ አለ። ሌላና ሶስተኛው አሶህ በጣም ጠንካራ ያሉት ሐዲስ ደግሞ መጀመሪያ ሩጦብ ነው የሚጠቀሙት። የተምር እሸቱ የተምር እሸት ከጠፋ ቴምር ቴምር ከጠፋ ውሃ ይችን አሶህ አድርገዋል። ይሄን አናገኝም እኛ ሩጦብ እናገኛለን አናገኝም። የመጨረሻውን ፓርት ነው የምንይዘው። ምንም ቴምር ቴምር ከሌለ ውሃ ውሃ ከሌለ እዚህ እንጀራ አለ እንጀራ ነው رواه خمسة أمس زجوتا أصحاب ابن حبان ابن خزيمة حديث صحيح بلال وابن حبان والحاكم ስለዚህ ተምረን ያስቀደሙበት ምክንያቱ ይሄ ነው። ወላኪን ብዙ ህክማ አለ፣ ብዙ ሕክማም አለው፣ ብዙ ጥቅምም አለው። አጢባዎች የዘመኑ ዶክተሮች የደረሱበት ብቻ ነው ስኳር ይተካል የሚለው እንጂ በጣም ብዙ ነገር አለ። ነብዩ አለይሂ ሰላቱ ወሰለም አንድ ነገር ቀድሞ በቴምር አፍጥር ሲሉ ከውሃም በፊት ቴምርን አስቀደሙ። ይሄ ህክማ የሆነ ነገር ጥቅም አለው። ነብዩ አለይሂ ሰላቱ ወሰለም አታራሱ ይሄ ትልቅ ነገር ነው በማግኘታቸው ህክማውን በዚህ ብቻ እናጥረው ብዙ ነገር አለ፣ ግን ካገኙት ጥቅም ውስጥ ነብዩ ሲያዙ ይህን ያስቀደሙበት ከምክንያቱና ከሚገኘው ጥቅም ውስጥ ዘመኑ ዘመን የዘመኑ ዶክተሮች የደረሱበት ሱካንን ይተካል የሚል ሊሆን ይችላል። በጣም ብዙ ነገር አለ። በጣም ብዙ ፈኢን ካላገኘ ቴምር ከሊፍጢር አላማኢን በውሃ ያፍጥር ፈኢነሁ ጦሁር እሱ በጣም ንጹህና ውስጥን የሚያጥር ጽዱ ስለሆነ ረዋሁል ኸምሳ ወሰሐብ ኢብኑ ኹዘይማ ወኢብኑ ሒባን ወልሐኪም ዘግበውታል ሐዲስ ተጓልተናል በዚህ وعن ابي هريره رضي الله تعالى عنه قال نهى رسول الله صلى الله عليه وسلم عن الوصال ነብዩ አለይሂ ሰላቱ ወሰላም ቀጥሎ ቀጣጥሎ መጾምን ከልክለዋል። ቀጣጥሎ መጾምን ውሷል ፈቃለ ረጁሉ ሚነል ሙስሊሚን ከሙስሊሞች ከሰሐቢዎች አንዱ እንዲህ አላቸው እህ ፈኢነከ ትዋሲል አንተ ራስህ እየቀጠልክ አይደል እንደ ያ ረሱላህ የአላህ መላክተኛ ሆይ ለምን እኛን ይከለክሉናል አለ ቃል ወአዩኩም ምስሊ ማንኛችሁን የኔ ቢጤ የኔ አምሳያ እኔ ጋር ሊስተካከል የሚችል ከቶ ማን ነው አሉ ነብዩ ጋር ይመሳሰላል እንዴ የለም ኢኒ እኔ እኮ አሉ ነብዩ አለይሂ ሰላቱ ወሰለም አሪቱ አድዛለሁ እውላለሁ ይጥዕሙኒ ረቢ ጌታዬ ሲመግበኝ ወይስቂኒ ሲያጠጣኝ እኔ ጌታ ይመግበኛል፣ ጌታ ያበላኛል፣ ያጠጣኛል። አየኩም ምስሌ ከእናንተ ውስጥ እኔን የሚመስለው ከቶ ማን ነው አሉ። ውሷልን ሲከለክሏቸው ነው። ውሷል ማለት ዛሬ ቀኑ ሙሉ ጾም አይደል? ማታ ሳያፈጥር ሌሊቱን ማደር፣ አሁንም ቀጥሎ ያለውን ቀመጾ ይሄ እንትኖች ያደርጉታል መሰለኝ። አሁን የስቅለት ምን በተባለው ጊዜ ጁሙአ ማለት ሐሙስ ማታ የበሉ እሁድ ማታ ምናምን ነገር ሲሰብስቡ ማለት ነው። እንደዚህ ያደርጋሉ ውሷል። ይሄ ውሷል አለመጠቀም የኛ እንትኖች ልዩነት ነው ምናምን ነገር ብለዋል ነብዩ አለይሂ ሰላቱ ወሰላም። ለእሳቸው ግን ኹሱስያ ናት ይቻላል። ለእሳቸው ሀዲህ ኸስየት ብለዋል ነብዩ አለይሂ ሰላቱ ወሰላም። ራሱ በኹሱስያ ነው ያስቀመጡት። ዑለማዎች ሐራም ያደረጉት አሉ፣ ከረሃ ነው ያሉም አሉ። እነ ኢማሙ አህመድ ደግሞ እስከ እስከ ሱሁር ድረስ ይቻላል ብለዋል። አአ ይቻላል ግን አፍቶሉ ምንድን ብለዋል ነብዩ አለይሂ ሰላቱ ወሰላም ታዕጅለል ፊጥር ነው። ቶሎ ፈጥነ ማስቀር አለብህ ነው። ቶሎ ማስቀር አለባችሁ ነው የተባለው። ወላኪን ይቻላል ሱና ነው ወይንም ጥሩ ነው ሳይሆን ይቻላል በሚለው እስከ ሱሁር ድረስ ይቻላል አሉ። ከሱሁር በኋላ አይቻልም አሉ። አይ ውሷል ሁለት ቀን ሊቻል ሊበቃ ይችላል አሉ። ሌሎች ደግሞ ሐራምነቱን ነው የወሰዱት። አክሰረል ጅምሁር አልዑለማ ነው የወሰደ የለም ሐራም ነው የሚለው ነው የዘጉት። ሙሉ በሙሉ ነብዩ ቀጥተዋቸዋልና ምን አሉ? عن الوصال ቀጣጥሎ መጾምን ነብዩ ከለከሉ። فقال رجل ሰውየው አላቸው ምን ሙስሊም ፈኢነ ፈትዋት ራስዎት እየቀጠሉ አይደለም እንደ يا رسول الله አላቸው። قال ነብዩ አሉ ወአዩኩም ምስል እና ከእናንተ እኔን የሚመስለው የኔ ቢጤ ማን አለ? ማንን እኔን የሚመስል አለ? እንደኔ ትሆናላችሁ እንደ እናንተ አሉ። እንደኔ አይደላችሁም ማለታቸው ነው። እኔ እኔ እኮ አሉ ነብዩ አቤቱ አድራለሁ አነጋለሁ ይጥዕሙ ረቢ ጌታዬ ሲመግበን ወይስኪኒ ሲያጠጣኝም አድራለሁ ይሄ ሲመገበኝና ሲያጠጣኝ አድራለሁ ሐቂቀተ ጧዓም ነው ወይንስ ሙናጃ ነው? ዑለማዎች የተለያየ ነገር አላቸው። ነቢዩ አለይሂ ሰላቱ ወሰላም አቢቱ ይጥዒሙኒ ረቢ ወየስቂኒ ጌታዬ ሲያበላኝ ሲያጠጣኝ አድራለሁ ብለዋል። ምግብ ነው ምግብ ነው፣ መጠጥ ነው መጠጥ ነው። አለዛሂር የሄዱ ሰዎች አሉ። አለዛሂር ከተሄደ ደግሞ ውሷል የለም ማለት ነው። አንተ ትቀጥላለህ ብሏቸዋል። የመቀጠላቸው ትርጉም ደግሞ አለመብላትና አለመጠጣት ነው። ስለዚህ ያበላኛል ያጠጣኛል ማለት እንደበላ እንደጠጣ ሰው እጠነክራለሁ ወይንም ደግሞ እሱ ጋር ሳወራ እሱን ሳነጋግር ከእሱ ጋር ሙናጃ ሳደርግ ልክ እንደበላ ሰው እጠግባለሁ፣ ይበቃኛል። ከጌታዬ ጋር ሳወራ እሱ ወህይ ሲያመጣ በጣም ውስጤ በቃ ይፈካል፣ ደስተኛ ሆናለሁ፣ ውስጤ ይሞላል፣ ምግብ አያስፈልገኝም፣ ስለ ምግብም አላስብም ማለት ነው። ይህንን ነው ራጅህ ያደረጉት እንጂ ጌታዬ ሲያበላኝ ሲያጠጣኝ አድራለሁ። ዛሂርማ የሚበሉ የሚጠጡ ከሆነ ውሷልም አልተፈጠረም። ፈኢነከ ቱዋፊል አይላቸውም ነበር እሳቸው ሙአይኩም ሚስሉ ብለው መልስ አይሰጡም ነበር። ስለዚህ ምግብ አይደለም ማለት ነው። ከፊል ሰዎች ደግሞ ምን አሉ? የጀነት ምግብ ነው አሉ። የጀነት ምግብ አያስፈጥርም ዱንያ ላይ ጾም አይፈታም፣ አበላሽ ይባላል። ጾም ስለማያጠፋ የጀነት ምግብ ሊሆን ይችላል። እዚህ ሁሉ እንትን ውስጥ መሄድ የለብንም ያሉት ዑለማዎች ይህንኛው ነው። የትም ነው እ ከአላህ ጋር ሙናጃ ስለማደርግ ከአላህ ጋር ሚስጥር ስለማወራ ከጌታዬ ጋር በዚክር ስለማሳለፍ ምንድነው አሉ ያንን ነው ይጥዒሙኒ ረቢ ጌታዬ ሲመግበኝ አድራለሁ፣ ወይስቲን ሲያጠጣኝ አድራለሁ ማለት በሙናጃና ከሱ ጋር ያለኝ የፍቅር ግንኙነት ማለት ነው። ዚክሩ ያንን ነው እንጂ ዛሂር ምግብ አይደለም። ያንን ነው ለምን ምግብስ ቢሆን ምግብ ቢሆን ዛሂር እበላለሁ እጠጣለሁ ቢሆን እንደዛ ከሆነ ዊፋል ቀጥለህ ጾመሃል አይባሉም። ምክንያቱም ለሌት እየበሉ ነው። መቀጠል ማለት ምን ማለት ነው? ቀኑ ሙሉ ትጾማለህ፣ ለሊትም አታፈጥርም፣ ታድራለህ። ቀኑን ትጾማለህ፣ አሁንም ታድራለህ፣ ቀኑን ትጾማለህ። እንደዚህ አይነት ሊፈጠር ይችላል እስከ ቻልከው ድረስ ማለት ነው። እና ፈለማ አበው እምቢ አሉ ሰሃቦች። እምቢታቸው የነብዩን ትእዛዝ እምቢ ማለት አይደለም። ነብዩ የሚያደርጉት ከሆነ እኛ የምናደርገው ጉጉት ነው፣ ለአመል ያላቸው ተነሳሽነት እንጂ እምቢታ አይደለም። እምቢታ አይደለም። የነብዩን ጧዓ ነብዩ ተውሲሏቸው እንዛ ለማለት ነው። ፈለማ አበው እንዲህ ሲሉ በቃ እኛም እናንተ እንጹም ያ ረሱላህ። አንዳንድ ጊዜ እኮ ህፃን በረመባን ካልጾምን እያሉ ያስቸግራሉ አይደል? የረመዳኑን ጥቅም ፈልገውት ነው። ብዙ ጊዜ አባትና እናት የሚሰሩትን ለመስራት ተነሳሽነት አለ። ሰሃቢዎች ንብዩ የሚሰሩትን በቃ ይሄን ነገር እኛም ማግኘት አለብን። እንደ ህፃን እንኳ አባት ውስጥ በቃ አለ ሰው ልጅ ውስጥ ስሜቱ አለ ለማለት ነው። እንደ ህፃን አጅር ሳያውቁ ምናምን ለማለት አይደለም። እዛ ውስጥ ሄዳችሁ እንዳታወዳደሩ። አበው አየንተሁ አኒል ዊሳል መቀጠልን እምቢ ማለትን እምቢ ሲሉ መቆጠብን አኒል ዊሳል መቀጠልን መቆጠብን እምቢ ሲሉ ዋሶለ ቢህም ነብዩ እንዲቀጥሉ አዘዟቸው። የውመን አንድ ቀን ቀጠሉባቸው። ዛሬ ጾማችኋል አይደል? በሉ ነገ እንዲገሙ አሏቸው። ዛሬውን አድረው ነገ ሊደግሙ ማለት ነው። አንድ ቀን ጨመሩባቸው። ثم يوما አሁንም ሌላውን ቀን ጨመሩባቸው። ثم رأوا الهلال ከዛ ጨረቃ ታየ። فقال አሉ ነብዩ አለይሂ ሰላም ለው ተአኸረ الهلال ጨረቃው ቢዘገይ ኖሮ ለቢትኩም ቀጣዩንም ቀን አጾማቸው ነበር አሉ። ከልሙነቲል ለሁም ለመቅጣት ነው። ኢነአበው እምቢ ስላሉ አየምተው መቆጠብን እንዲሳ እምቢ ስላሉ ለቅጣት ነው። ይሄ ለቅጣት ከሆነ ደግሞ ምን አይደለም ማለት ነው፣ አይመከርም ማለት ነው። ነብዩ እነሱን ለመቅጣት ድጋሚ እንዳያደርጉት ነው። አሁንም ቀጥለው ሶስት ቀን አራት ቀን ቢቀጥሉባቸው ኑሮ አንድ ሰው ውሷል ብሎ አያነሳም ጥያቄ ቆጠቡ ነበር። እዛ ከልሙነኪል የተባለው ለዚህ ነው። ፈለማ አበው እምቢ ሲሉ አየንተው መቆጠብን አንልሷል መቀጠልን መቆጠብን እንዲ ሲሉ ዋሶለ ቢህም ነብዩ ቀጠሉባቸው። በሉ ቀጥሉና ጹሙ አሉ። የውመን አንድ ቀን ጨመሩባቸው። ثم የውመን ከዛ ቀጥሎ ጨመሩባቸው። ثم ረአው ሂላል ከዛ ጨረቃ ካየ ፈቃል እንዳሉ ነብዩ ለው ተአኸረ الهلال ጨረቃው አንድ ቀን ቢዘገይ ወይንም ደግሞ የሆነ ቀን ቢዘገይ ኖሮ ለዚትቁም እጨምርባችሁ ነበር። ይህን ያሉት ነብዩ አለይሂ ሰላቱ ወሰለም ለምን ከልሙነኪል ለሁም ለመቅጣት ነው። እነሱ ተንኪል ማለት መቅጣት ማለት ነው። ለመቅጣት ነው ወዘጅር ወተውቢህ ለሁም ሒነ አበው እምቢ ስላሉ አየንተው መቆጠብን እምቢ ስላሉ ሐዲሱ ሙተፈቅ ዐለይህ ስለዚህ ውሷል ክልክል ነው ያለውን ራጅሑን እንይዛለን ማለት ነው ነብዩ ሐራም አያሰሩም ብለዋል ይህን ደሊል ራሱ ደሊል አድርገውታል ውሷል ይቻላል ያሉ ሰዎች ራሱ ደሊል ሆነና ያሉ ነብዩ ሐራም አያሰሩም ስለዚህ አድርገዋል እኛም አሁን መቀጠል ይችላል ሐራም ቢሆን ኖሮ ነብዩ ይሄን አያደርጉም ነበር በሐራም አይቀጡም ሰው ብለው ደሊል አድርገዋል። ግን ወላኪን እኛ የምንይዘው ከልሙነክል አይደል እንደ ቅጣት ነብዩ ታው እያሏቸው እየተቆጡ ስለሆነ የተደረገው ለምንድን ነው ማለት ነው አለማድረጉ ወአንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ለም ውስጥ የሚጠበቅብንን ነገር ደግሞ እናያለን። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ይላሉ። ክላስ አለ? ክላስ የለም ዛሬ አውቃለሁ እንደሌለ። ስለዚህ አለ አለ አቤት እ አቤት አይደለም አ وعنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ይላሉ መለመደ ያልተወ ቀውለ ዙሪ ቀውለ ዙር መጥፎ ንግግር ያልተወ ሰው ከመጥፎ ንግግር በረመዳን ያልተቆጠበ ሰው ቀውለ ዙር የሚባለው ጊባም ሐሜትም ይገባል ነሚማ ሰዎችን ማጣላት ይገባል ሸሃደተ ዙር አብሎ ወይንም ደግሞ በውሸት መመስከርም ይገባል። እዚህ ውስጥ ሰብ ስድብ ይገባል፣ ሸትምም ይገባል። እዚህ ውስጥ ማንኛውም መጥፎ ነገራት ሁሉ ይገባል። ቀውለ ዙር የሚለው ውስጥ ማለት ነው። በንግግር የሚገለጽ ማንኛውም አደገኛ ተግባር እዚህ ውስጥ ይገባል ነው ቀውለ ዙር የሚለው ውሸትም እዚህ ውስጥ ይገባል። አልከዲብ ቀውለ ዙር ማለት ውሸትም ይሆናል። ቀውለ ዙር ማለት ሐሜትም ይሆናል። ቀውለ ዙር ማለት ነኒና ሰዎችን ማጣላት ይሆናል። ቀውለ ዙር ማለት መሳደብም ይሆናል። ቀውለ ዙር ማለት ሸሃደተ ዙር ራሱ ይሆናል። በሰዎች ላይ በውሸት በመስከር እዚሁ ቀውለ ዙር ውስጥ ይገባል። ቀውለ ዙር ጃሚዕ ነው የሚሆነው እነዚህን መጥፎ ንግግሮች ሁሉ መለመጃ ያልተወ ቀውለ ዙሪ መጥፎ ንግግር ያልተወ ሰው ወልዓመለ ቢህ በሱም መተግበርም እሱንም መፈጸም ያልተቆጠበ ሰው ወልጀህለ መጥፎ መሐይምነትን መፈጸም ያልተወ ሰው ጅልነትን ድርቀት ድርቅናን ያልተወ ሰው ማለት ነው። በረመዳን ጀህል ማለት አከፈ ሞኛ ሞኝነትን እዲንህ ላይ መጃጃል የለም ማለት ነው። ለብዙ ነገር በጣም በሳል መሆን አለብህ። ይሄ ራሱ ከሰው ጋር መጣላት ምንድነው በረመባ በረመዳን መጃጃል ነው አይደል? ሰፋ እኮ ነው፣ ደፋ ደረቅነት ነው። በረመባን አንድ ሰው ውስጡ ይረጥባል፣ ወደ አላህ ዚክር ያበዛል እንጂ በረመባን ይጨቃጨቃል፣ ይሳደባል፣ ከሰው ይሟገታል፣ ይከራከራል፣ ይጮሃል አያደርግም። በጣም ቁጥብ ሁሉ ነገር ቅዝቅዝ ነው የሚለው ገበያ ራሱ ይቀዘቅዛል። በቃ የኢባዳ ወር ያስታውቃል ወሩ ሰማኡ አየሩ ንፋሱ ራሱ የሆነ ረመዳን በቃ ሁሉ ነገር ረመዳን ሲወጣ የሚመጣ ብቸኝነት ጭርታ ዓለም እኮ ራቁቷል። ልብሱን ያወልቀን ይችላል እናስታውቃለን። ስለዚህ መለሜዳ ቀውለ ዙር መጥፎ ንግግርን ያልተወሰው ወልዓመለ ቢ በሱም መስራትን እሱም መፈጸም ያልተወሰው ወልጀለ ጅልነትን ወይንም ደግሞ ድርቅናን ያልተወ መሀይምነት ስህተትን ማለት ነው። ይህንን ያልተወሰው ፈለይሰ ሊላሂ ሐጃ ለአላህ ጉዳዩ አይደለም። ሲአየደ አጣዓመ ምግቡን መተው ወሸራበ መጠጡን መተው ለአላህ ጉዳዩ አይደለም። ምንም ትርጉም የለው። ጾም ማለት መብላትና መጠጣትን ማቆም ብቻ አይደለም፣ ከብዙ ነገር የምንቆጠብበት ነው ማለት ነው። ከዚህ የምንረዳው ወልአመለ ቢህ ወልጀህለ መሀይምነትንም ያልተወ ድርቅናን ያልተወ መጃጃልን ያልተወ ፈለይሰ ሊላህ ለአላህ የለውም ሐጃ ጉዳዩ አይደለም ፊ ይህ ሰው በመተው ጠዓመ ምግቡን መተው ወሸራበ መጠጡን መተው ለአላህ ጉዳዩ አይደለም። ለአላህ ንጹህን ጾም ጉዳዩ ነው ማለት አይደለም። እንደዚህ አይነት መፍሁም እንዳታመጡ። ግን ከቀቡልነት ከመቀበል በኩል ግን አላህ ይቀበለዋል ነው እንጂ ለአላህ ያንኛው ይሄ ነገር ያልተቀላቀለበት ለሱ ጉዳይ ያለው ማለት አይደለም። ለአላህ በሰዎች ስራ ላይ ምንም ጉዳዩ አይደለም። የእሱን ስልጣን የሚጨምር የለም ምንም። ወላኪን መቀበል አለመቀበል የሚለው ላይ ማለት ነው። እነዚህ ነገራቶች ካሉ ጾም ይበላሻል። ጾም ይበላሽበታል አንልም፣ ግን በረካ ቢስ አደጋም ቀባውጣ ይባላል። ቀባውጣና ጾሙ ለአላህ ጉዳዩ አይደለም ማለት አጅር አጅራችን ይቀንሳል ማለት ወይንም ደግሞ ረመዳኑ በጣም አደጋ ጥያቄ ውስጥ ገብቷል ማለትና ቀባው ይዝበታል ይለያያሉ። ይሄ ሰው ለአለሁ ከረመዳኑ በረካ ላይ ያገኝ ይችላል። ወላኪን በዑለማ ውስጥ ቀዷ አለብህ ሌላ ቀን ላይ ይባል ይችላል። አንድ ሰው የሆነን ሰው በረመዳኑ ውስጥ በቀን ውስጥ ቢያማ ተውበት ያደርጋል፣ ይመለሳል። በዛ ባደረገበት የሆነ ነገር ጉለት ይፈጠርበታል እንጂ የሚባለው በቃ አንተ ጾማ እንትን አምተሃልና አጥራሃል እንደገና ቀባውታ ትእዛዝ አይመጣበትም። ግን ኪሳራ አደጋ ውስጥ ነው ያለው። ጥያቄ ምልክት ውስጥ ይገባል። ጾሙ ይወጅብ ባህል ቀባ ባይባልም እንኳን ማለት ነው። አላህ ጉዳይ ተገባናል። ረሁል ቡኻሪ ቡኻሪ ዘግቦታል። ወአብ ዳውድ ወለፍ ወለ ነው። እዚህ ከነዚህ ሁሉ መቆጠብ አለብን። ከተለያየ ነው ከተለያየ ዋን አይሸተ ረዲየላሁ ተዓላ አንሁ ወኢን ሳበሁ አሐድ ፈሊቁል ለሁ አንድ ሰው ቢሳደበው ቢሰድበውና እሱ ጋር የሆነ ክርክር እንትን ቢል ምን ይበለው? እኔ ሷኢም ጾመኛ ጾመኛ ነኝ ነው ማለት ያለበት። وعن عائشة رضي الله تعالى عنها قالت عائشة ትለናለች كان رسول الله صلى الله عليه وسلم ነብዩ عليه الصلاة والسلام ነበሩ يقبل ሚስታቸውን ይስሙ ነበር ወሆ ሷኢም ጾመኛ ሆነው እያለ ሚስታቸውን ይስሙ ነበር ይቀብሉ ይስሙ ነበር ነብዩ አለይሂ ሰላቱ ወሰላም ዱነል ጅማዕ ያለ መነካካት ነው ይቀብሉ ወሆ ሷኢም ጾመኛ ሆነው እያለ ረመዳን ወዩባሽሩ ያ የተሻሹም ነበር ወሆ ሷኢም አሁንም ጾመኛ ምን ወይባሽሩ ወሆ ሳኢም ወላኪነሁ ነገር ግን ካነ ነበሩ ነብዩ አለይሂ ሰላቱ ወሰላም አመለከኩም እጅግ መቆጣጠር የሚችሉ ነበሩ። ለኢረዲ ብልታቸውን እጅግ በጣም ይቆጣጠሩ ነበር። ኢረድ ማለት አንደኛ ሀጃ ጉዳይ ፍላጎት ይሆናል። ኢረድ ኢረድ አረብም አለ ኢረብም አለ ሀጃ ጉዳያቸውን ፍላጎታቸውን ይቆጣጠራሉ። ኢረድ ቢመዕነ ልዑዱ ወሆ ተብሎም ተተርጉሟል። ብልታቸውን ይቆጣጠሩ ነበር። ነብዩ አለይሂ ሰላቱ ወሰላም አይሻ በዚህ ነው የገለጸቻቸው። ይቀብሉ ወሆ ጾመኛ ሆኖ ሚስታቸውን ይስማሉ። ምን አጀብ አንድ ነገር አለ። እንደዚህ አይነት ውስጥ ድብቅ ማንም የማያወራውን ማንም ፊት ባል ይስሙኛል ብላ አትናገርም። ወላኪን ወራአ ሀደል ቀውል የሚገርም ሸሪዓ ነው ያለው ብታውቁና አኢሻ የሚገርም ነገር ገልጻ የተናገረችው ነገር አለ። አይሻ በጣም አስተምራናለች። ብዙ ነገር ከመሀይምነት አውጥታናለች ረዲየላሁ ዐንሃ ረዲየላሁ ተዓላ አንሃ የምትገርም እናታችን ናት አይደል? በጣም እጅግ በጣም ነብዩ ስመውን እንደዚህ ያደርጉ ነበር። ነብዩ ስመው ሶላት ሄደው ይሰግዱ ነበር። ውዱ እንደማይፈታ ረመዳን እንደማያበላሽ ይሄ ባይገለጽ ኖሮ ሚስቱን የሳመ ሁሉ ቀዳው ጣል ይባል ነበር ማለት ነው። አናውቅም። እንደዛ ነገር ፈክም ሊመጣ ይችል ነበር። ብዙ ነገር እንሰራ ነበር። እቤት ውስጥ የተደረገውን ንገሪያቸው ተብላ አይደለም። ነብዩ እንድትነግሪ እኔ እንደሳምኩ ስለሰው ንገሪ ስላሏት አይደለም። ግን ለቢዩ በጣም ታዘናለች። ነብዩ እኔን ስመው ወይንም ደግሞ ከሚስታቸው አንዷን ስመው ሄደው ምን ያደርጉ ነበር? ይሰግዳሉ። ሶላት እንትን እንደማይበላሽ ውዱ እንደማይበላሽ ደል አደረገም። ይሄን ደግሞ በረመዳን ይስሙን ነበር ማለቱ ጾም አያበላሽም። ዑለማዎች ኢንዛን አንድ ሰው ገልጻቸዋለች መጨረሻ ላይ ነብዩን አለይሂ ሰላቱ ወሰላም ወይባሽሩ መሳም ብቻ አይደለም ወይ ወይባሽሩ ይተካሹም ነበር ያቅፉ ነበር ወሆ ሷኢም ጾመኛ ሆነው የረመዳንን ሰው የረመዳንን ጾም እየጾሙ ይተሻሹ ነበር። ወላኪነሁ ነገር ግን አለ ይሄን ነገር ስነግራችሁ ሁላችሁም እንድታደርጉት አይደለም። ወላኪነሁ ነገር ግን ነብዩ አለይሂ ሰላቱ ወሰለም ካነ አምለከኩም ለኢራዲ ብልታችሁን ይቆጣጠራሉ። ረመዳንን ጥሰው ጅማዕ ውስጥ ግንኙነት ውስጥ አይገቡም። ሊነሳሳበት የሚችል ሰው ስሜትን አልቆጣጠርም የሚል ሰው መሳም ራሱ ክልክል ነው። በሱ ላይ ክልክል ይሆንበታል። ክልክል ይሆንበታል። መተሻሸትም ሆነ አታ አተኩሮ መመልከት ሚስቱን ክልክል ይሆንበታል። ምንም ይመጣበት ከሆነ ስሜቱን መቆጣጠር የማይችል ሰው ከሆነ ራሱ በአትኩሮት ሚስቱን ማየት የለበትም። አጅነብይም አጅነብይ ነው ሚስቱን ማለት በትኩረት መመልከት የለበትም። የሆነ የሚያነሳሳው ነገር ሻህዋይን አልቆጣጠረውም ካለ ለምን መጨረሻ ላይ አይሻ የገለጸችበትን ነው ማየት ያለበት ወላኪነሁ ካነ አምለከኩም ቢኢረቢ ከእናንተ ውስጥ እጅግ በጣም ብልቱን የሚቆጣጠር ነበር ነብዩ አለይሂ ሰላቱ ወሰለም ፍላጎታቸውን ይቆጣጠሩ ነበር ብላለች። ሰውየው ሚስቱን በሚስም ሰዓት إنزال ቢያደርግ مني ቢወጣው ጾም ይበላሻል። በኢጅማዕ ዑለማ ይበላሽበታል ጾም إجماع العلماء አለ። مذي ቢወጣው ፈሳሽ ነገር ዋናው መንዩ sperm ሳይሆን ከ sperm ቀድሞ የሚወጣው ውሃው ነገር ፈሳሹ መዝዩ እሱ ቢወጣ ይበላሻል። خلاف العلماء አለ። ولكن الراجح ፈይቱ ነው አይበላሽበትም መንይ እስካልወጣ ኢንዛል እስካላደረገ መመልከትም ራሱ መንይ የሚያመጣበት ከሆነ መመልከት መቆጠብ አለበት። ረመዳን በጣም ብዙ ነገር ሐዲሱ ሙተፈቅ አለይህ ነው። ወለፍዙ ለሙስሊም ስለዚህ እንደዚህ አይነት ድብቅና ስውር ነገራቶችን ለምሳሌ ስለ ብልት አካባቢ መናገር ስለሆነ ነገር መናገር አንደኛ ሕክምና ቦታ ላይ መናገር ይፈቀዳል። ህክምና ቦታ ትምህርት ሲያስተምር አንድ ሰው እያንዳንዱን part መግለጽ ይችላል። በስም ችግር የለም። ትምህርት ነው፣ تعليم ነው። ይኸው አኢሻ ተናግረዋለች። ሌላ ቦታ ነብዩ ባበል ውስጥ ይመጣላቸዋል። የሚገራርም ሌላ አንተ ለመተርጎም የምታፍረው ነገር ይመጣል። ዲን ስለሆነ ነው። በቃ ግልጽ ያደረጉታል። ያን ነገር ታደርጋለህ፣ ይፈቀዳል። በቃባ ላይ ፍርድ ቤት ግልጽ ልታደርግ ትችላለህ። መነገር ያለበት ምስክርነት ግልጽ ልታደርግ ትችላለህ። እንደዚህ እንደዚህ አይነት ቦታ ላይ ሐኪም ቤት ምናምን ولكنه ነገር ግን አምለከኩም ለኢረቢ ብልታቸውን እጅግ ይቆጣጠሩ ነበር እና ሐዲሱ متفق عليه ነው። ወለፍዙ ሊሙስሊም ይህ አገላለጽ የሙስሊም ነው። وزاد في رواية በሌላ ሪዋያ ይጨመራታለች في رمضان የሚል ኦ ማሻአላህ በጾም በጾም በሱና ጾም ሊሆን ይችላል እንዳንል ምን ግልጽ ተደርጓል። في رمضان ራሱ ረመዳን ውስጥ ነበር ሚስታቸው ሲስሙ የነበረው ነብዩ عليه الصلاة والسلام። ይቺ ሪዋያ የሚገርም አንዷ ቃል ራሱ አጂብ የሆነ ደሊል ነው የምታመጣው ላይኛው ላይ ሌላ ራሱ ባህል ሊመጣ ይችላል። ነብዩ እኮ ሲስሙ የነበረውና ሙባሸራ ሲያደርጉ የነበረው በሱና ጾም ሊሆን ይችላል የሚል ሊቀበል ይችላል። ፊ ረመዳን የሚል ዘገባ አለ። በጣም ባያን አደረገልን ማለት ነው። ይበቃል። ሰላም አለይኩም ወራህመቱላሂ ወበረካቱ